خيرا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته أحبتي ትላንት ፍቅሁል ሙዋዘናት ጀምረን አልጨረስንም ነበረ ኢንሻአላህ የዛሬ ደርሳችንም ከሱ ጋር የተቀረውን ማየት ይሆናል خير بسم الله الرحمن الرحيم بسم الله الرحمن الرحيم اسم ይላል الأصل في الأشياء حلال إلا ما حرمه الشرع የተጀመረ ነበርና ስለዚህ ያንን ልድገመው ምክንያቱም ተያያዥነት ስላለው مرحبا الأصل في الأشياء الأصل في الأشياء حلال ሰዎች በሚበሉት ነገር ሰዎች በሚለብሱት ነገር በሚጠቃቀሙበት ነገር መሰረቱ ሐላል ነው። መሰረቱ ሐላል ነው። የሚበላ ነገር መሰረቱ ሐላል ነው። ስለዚህ ሸሪዓው حرام ያደረገውን ነገር ብቻ ነው ነጥለን የምናወጣው ማለት ሐላል ነው። ደም ሲቀር በራሱ የሞተ ወይንም ጥንብ ሲቀር መይታ እንደዚህም ከአላህ ውጭ ላለ ነገር የተሰዋ ነገር ሲቀር እንደዚህ ነው በቃ እንጂ የሚበላ ነገር ተብሎ ዝርዝር አይነገርም ማለት ነው እና ሩዝ ነው ማካሮኒ ነው ምናምን ተብሎ ከስራ ፍሬውም እንደዚህም ከአዝመራውም አይቆጠርም። ስለዚህ ሐላሉ አይቆጠርም ነው መሰረቱ ሐላል ነው። እኛ የምናየው እና ማሐረመ ሸሮ ሸሪዓው ምንድነው እርም ያደረገው ብለን ነው የምናየው። እንደዚህም የሚለበስ ነገር የሚለበስ ነገር ሁሉ ሁሉም ሐላል ነው። ኢላ ምን ከምን በስተቀር ሲባል ለወንድ ልጅ ሐር መልበስ አይፈቀድም። ከጣት የብር ቀለበት በስተቀር ለወንድ ልጅ ከጣት የብር ቀለበት በስተቀር በአንገቱ ላይ ማንጠልጠል፣ በጆሮ ላይ ማንጠልጠል አይፈቀድም። እንደገና ደግሞ በወርቅ በወርቅና በብር እቃዎች መብላት እና መጠጣት አይፈቀድም። በተረፈ ግን መልበስ፣ መጠቃቀም ሁሉም ሐላል ነው ነው ሐላል ማለት ይሄ ነው። እንደገና እንደገና መጓጓዣ መጓጓዣን በተመለከተ አሁንም መጠቃቀሚያ ስለሆነ አስሉ ሐላል ነው። እርም የሆነ ነገር ብቻ ነው የምናየው ማለት ነው። ስለዚህ ነገሮች ላይ አላህ ወኸለቀ ለኩም ማ ፊል አርዲ ጀሚዓን በምድር ላይ ያለ ነገር ሁሉ ለእናንተ ፈጠረ ስለሚል ቃኢዳ አለ። አልአስሉ ፊል አስያኢ ሐላል እንላለን። በነገሮች በሚበላ በሚጠጣ በሚደገስ በምንጠቃቀምበት ነገር መሰረቱ ሐላል ነው። ስለዚህ ፓስታ ቢድአ ነው አይባልም። ፓስታ ቢድአ ነው፣ ስፓጌቲ ቢድአ ነው፣ ሳንድዊች እንትን ነው፣ በርገር እንትን ነው አይባልም ማለት ነው። ስለዚህ ሁሉም ሐላል ነው። أهل الدنيا የተለያየ መልክ በተለያየ መልክ የሚሰሩት ነገር ሁሉም ሐላል ነው። ሐራሙ ነው የሚቆጠረው። ሁለተኛው አላፍሉ ፊል አብዷ አብዳ ማለት የሀፍረተ ገላ ማለት ነው። የመራቢያ አካል ቡድዕ ይባላል። ወፊ ቡድዕ አሐድኩም ሰደቃ። ስለዚህ ደው ቡድዕን አብዳ የመራቢያ አካል አንዱ ለአንዱ የአንዱ ሰው ለሌላኛው ሰው ሐራም ነው ሐራም ነው ሸሪዓው ሐላል ያደርግ ስለዚህ በወንዶች ላይ ኸዲጃም ላንተ حرام ነች አይሻም ላንተ حرام ነች ሁሉ ማለት ነው። ስለዚህ አይሻ ባንተ ላይ ሐራም ነው ሲባል ከዲጃን ካልችልም ወይ ብሎ አይጠየቅም ማለት ነው። ሐራም ነው አስሉ በኒካህ ነው ሐላል የሚሆነው። ኒካህ ደግሞ አራት ነገር ማሟላት አለበት። አንደኛ ወልዩ ከሷ ፍቃድ ፍቃድ ጋር ወልዩ መገኘት አለበት። ሁለተኛ መህር ሰጪ ወንድ መሆን አለበት። ሁለት ምስክሮች መኖር አለባቸው። ቀጥሎ ሰጠሁህና ተቀበልኩ ጋር ብቻውን ማለት አለበት ማለት ነው። ወልዩ በቦታው ባይገኝ በስልክ ወኪል አድርጎ ይችላል ማለት ነው። አሁን ቃይዳ ላይ ነው ቃይዳ ሸክያ ላይ ነው ያለነው። ስለዚህ ፈርቅ ከፊሉ ለከፊሉ ሐራም ነው ሐላል የሚሆነው በምንድን ነው? በንሳህ ነው ነው ወልሁም ይላል። ልሁም ማለት ደግሞ ስጋ ማለት ነው። ስጋ እርድ እርድ የሚለው ነው። እርድ የሚሰዋ እርድ የሆነ ነገር ሁሉም ሐራም ነው ለአላህ የተሰዋ ሲቀር ማለት ነው። ለኡዛ የተሰዋ፣ ለመናት የተሰዋ፣ ለቡድሃ የተሰዋ፣ ለከፍየል የተሰዋ ሁሉም ማለት ነው። ስለዚህ ኢባዳ ነው። ይህም ምንድነው ሐራም ነው አስሉ። ቀጥሎ ኢባዳት ኢባዳ ሁሉ ለማንም የሚደረግ ክልክል ነው። በቃ ኢባዳ ሁሉ ክልክል ስጁድ ማድረግ፣ ሩኩ ማድረግ፣ መለመን፣ ነዝር ማድረግ ክልክል ነው። ለማስቀር ለአላህ ብቻ ሲቀር ማለት ነው። ስለዚህ ኢላ ማ አሐለሁ ሸርዑ እነዚህ ሶስት ነገሮች አልቡድዕ ወልሑም ወልዒባዳት ወልሑም እንደገና لحوم የሚባለው ልሑም የሚባለውን ሌላም ይሰጡታል ሌላም እንትን ትርጉም ይሰጡታል እንጂ ዑለማ لحوم ማለት አይ የሰው ልጅ ደምና ስጋው ማለት ነው ማለት ማንም ሰው መግደል እርም ነው ሰዎችን መግደል እርም ነው። ማንም ለማንም እገሌ መግደል አልችልም አይባልም። ሸሪዓው ሐላል ያደረገው ፍቃድ። ስለዚህ በምንድን ነው የሰውየው ደም ሐላል የሚሆነው? አንደኛ ሰውየው አሰይድ አዛኒ ከሆነ ማለት ጋብቻን የሚያውቅ ያገባ ሲማግጥ ከተገኘ ማለት ነው። ከሚል ተቆመበት የራሱን የቻለ ሁክም አለው። القاتل النفس نفس يجدل سوم يجدل يجدل وهكذا مالكنا بزين ترجموها باكرو الأصل في الأطباء واللحوم والعبادات حرام إلا ما أحل الشرع شرعه يفكده في مرضه شرعه يفكده عنه يجلي حلال نو يبقى قتلوا رتاج والأصل في عاداتنا الإباحة حتى يجي أصارف الإباحة الأصل في عاداتنا ببهلات መሰረቱ በባህላችን መሰረቱ ኢባሃ ነው ይፈቀዳል ምን ማለት ነው ምን ማለት ነው እዚህ ቦታ ላይ ማለት ነው የኦሮሞ ባህል የጉራጌ ባህል የስልጤ ባህል የሐረሪ ባህል የምን ባህል ሁሉም ባህል ሁሉም ባህል ይፈቀዳል ይቻላል ሐታ የጂ አሳሪፉ ሊባሃ ግን የተፈቀደበትን ነገር የሚገፈትር እስካልመጣ ድረስ ይላል ምን ማለት ነው ምን ማለት ነው ይሄ ማለት ከሸሪዓ ጋር የሚጣላ ነገር ሲመጣ ከሸሪዓ ጋር የሚጣላ ነገር ሲመጣ ያ አዳ ይፈረታል ማለት ነው። ለምሳሌ በእኛ ባህል ሙሽራው ሲወጣ በግ ታርዶ መራመድ አለበት ይባላል። ደሙ ይራመዳል። ካልተራመደ ሀያቱ በረካ ያገኝም ካለ ላ ለሀያት በረካ የሚሰጠው የሚነሳው አላህ ነው። ስለዚህ ይህ አይደረግም እንላለን ማለት ነው። ስለዚህ አልአስሉ ፊ አዳቲን አልኢባሃ በአዳ አስሉ ይፈቀዳል። የማንም አዳ ይፈቀዳል። ግን ምን ሲቀር ሸሪዓውን የሚጋፋ ነገር ከተገኘ ያ ይቀራል ማለት ነው። ለምሳሌ አንዳንድ ብሔሮች ላይ ሚስት ለማግባት በዱላ መደባደብ አለ። አሸናፊ ነው ያችን ሴት የሚወስዳት እንዲህ የሚባል የለም እንላለን። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርደውነ ዲነሁ وخلقه فزوجوه ዲኑን ባህሪውን የወደዳችሁለት ሰው ከመጣ አጋቡት ነው ያሉት እንጂ ተደባድቦ ያሸንፍ አይደለም ያሉት። ሸርጥ አለው ማለት ነው እና እንትን አዳ የሚባል ሁሉ ይፈቀዳል። አዳውን የሚገፈትር ነገር ሲመጣ አዳው ይገፈተራል ማለት ነው። ኖት ኦን ፓርት ኦፍ ዘ አዳ the culture ኡ ይገፈተራል። እሺ ከዚህ ቀጥሎ ሌላኛው ቃይዳ አልፈጠሩ ወልኢክራህ ወንስያን ፈጣ ማለት በስተት የሚሰራ ነው ወልኢክራህ ማለት ተገዶ ወንስያን ማለት ረስቶ አንድ ነገር ባይሰራ አስቀጠሁ ማዕቡዱን አርራህማን አስቀጠሁ ማዕቡዱን አርራህማን አርራህማን ጀለ ወዓላ የዚህን ወንጀል ውድቅ አድርጎታል ማለት ሰውዬ ተሳስቶ አልፈጣ ተሳስቶ <clears throat> ሰውየው ተሳስቶ አንድ ነገር ቢሰራ ለምሳሌ ተኩሶ ጅብ መታለው ብሎ ሰው ቢመታ ጅብ መታለው ብሎ ሰው ቢመታ ያን ጊዜ ኸጣ ነው። ስለዚህ ኸጣ መሆኑ ሲረጋገጥ ዲያ ዲያ ይከፍላል ላይኩፈል ወይንም በገዛው ሲረማመት ብርጭቆ ሰበረ አካሄዱን ሳይመትር ማለት ነው። ስለዚህ የብርጭቆውን ክፈል ይባላል። ግን ወንጀል የለበትም። አልፈቀው ወልካ ማለት ደግሞ ተገዶ ተገዶ አንድ ነገር ቢሰራ ለምሳሌ ተገዶ የሰውን እንትን ምንድነው የሰውን ነገር ብላ ተባለ የሰውን ነገር ብላ ተባለ አለበለዚያ እንገላለን አለበለዚያ ይህን ነገር ብላ እንግዲህ አሁን ስለ ፍቅህ ነው እያወራን ያለ ነው ያን ጊዜ ምን ይደረጋል ይበላል ሰውየው ግን ይከፍላል ወንጀል የለበትም አስቀጠሁ ማዕቡዱን አራህማኑ ሌላኛው ኒስያን ነው። ኒስያን ማለት አንድ ነገር ከተረሳ ማለት ነው። ለምሳሌ ሰውየው እሳት ረስቶ ተኛ ወይንም ብዙ ጊዜ በተለይ ምንድነው ወስት ላይ ያሉ ሰዎች የሚገጥማቸው ነገር ነው ማለት ከጀማዓ ጋር ሲሆን ይታወሳል። አንዳንድ ጊዜ ግን ይረሳል። የሰገድን መስሎን ቆይቼ እንሰግዳለን እንልና አንዳንድ ጊዜ እንዲህ ነው። ስለዚህ ረስቶ ካሳለፈው ሊያስታወሰው ጊዜ ይሰራል። ማለት ነው። አስቀጠው ማዕቡዱን አርራህማን ላኪን ማለት ላክ የጎደለ ነገር ካለ የስቡቱል በደል የዛን ምትክ ማምጣት ነው ይላል። ከዚህ ቀጥሎ ያለው እስከዚህ ትላንትና ብለን ነበረ። ቀጥሎ ያለው ቃዒዳ ላ በረራ ወላ ዲራር ይላል። ላ በረራ ማለት ወላ ዲራር በረር ራስን መጉዳት ነው። ሲቆታለ ሁለቱ ሲሆን ራስንም መጉዳት ሰውንም መጉዳት የለም በሸሪዓው ማለት ነው። ይህ በተለይ ነጋዴዎች ዘንድ ይሰራል። ሚዛን ሲመዘን ስለዚህ ከኔ ማትወሰድ ከአንተ ማልወሰድ ትክክል ይሁን ላበረረ ወላ ቢራር ይባላል። በኢስላም ራስንም መጉዳት አይቻልም፣ ሌሎችንም መጉዳት አይቻልም። በዚህ መካከል win win ነው የሚሰራው ማለት ነው። እኔም ልጠቀም፣ አንተ ተጠቀም፣ ወይ ደግሞ ሁለታችንም አንጎዳ አንጎዳ እንጂ win lose የለም ማለት ነው። ላበረረ ወላ ዲራራ ሁሌ win win ነው የሚፈለገው እኔም ላግኝ አንተም አግኝ እኔም ልጠቀም አንተም ተጠቀም እንደዚህ ነው የሚባለው እንጂ እኔ እንትን ምንድነው እኔ ልጠቀም አንተ ሙት የሚባል የለም ስለዚህ ላ በረራ ተፈለገ በሩራት ማለት አበሩራት ማለት የግድ የሚያስገድዱን ነገሮች በሩራት ይባላሉ ትቢሁል ማህዙራት አበሩራቱ ትቢሁል ማህዙራት ጽንቅ መቸገር የተከለከለ ነገር እንዲፈቀድ ያደርጋል። ለምሳሌ ባጭሩ ሴቶች ይታመማሉ። ሲታመሙ በአካባቢው ሐኪም ወንድ እንጂ አልተገኘም። መታከም አለባቸው። ያን ጊዜ መርፌ መውጋት ካለበት ሰውዬ አካሏን ለመርፌ መውጊያ ቦታ ብቻ ማለት ነው ያኔ አካሏን ያየዋል ይነካዋለኝ ከዛ በኋላ ኢንጀክት ያደርጋል። አሁን ያን ጊዜ ይሄ ነገር እንዴት ነው ተብሎ ትንቅ ቅበበት ይላቸው ኖ አበሩራት ቱቢሁል ማህሩራት በሩራ ሲመጣ የተከለከለ ነገር ይፈቀዳል። ይሄ ቃይዳ ነው። ይሄ ቃይዳ ነው። በሩራ ደረጃ ላይ ሲደርስ ለምሳሌ ምንድነው አላህ መይተን መይታን ማለት الميتة الدم والميتة ተብሎ ይቆጥርና ሰመን ጡረ ይላል። ይህን መብላት ደምን መብላት ሐራም ነው። በራሱ የሞተ የበከተን መብላት ሐራም ነው ይልና ሰመን ጡረ የተቸገረ ሰው የሚበላው ነገር አጥቶ ሊሞት ከሆነ አሁን ይበላል ማለት ነው። በ normal case ነው የማይፈቀደው። ግን በሩራ ደረጃ ላይ ሲደርስ ይፈቀድለታል። ለዚህ ነው አደሩራቱ ትብሁል ማ እንፈት አደሩራቱ ትብሁል ማህበራት ይሄ ይህን አፍዙት ላበረረ ወላ ስንናገር ማለት ነው። አደሩራቱ ትብሁል ማህበራት እንላለን። አልመሸቀቱ ተጅሊቡ ተንሲር ቀጥሎ ያለው አልመሸቀቱ ተጅሊቡ ተንሲር መሸቃ ማለት ችግር ነው፣ መጠበብ ነው። መጠበብ ሲኖር ተንሲር ይመጣል፣ ይገራል ነገሩ ማለት ነው። ለምሳሌ ሰውየው ቆሞ መስገድ አልቻለ ተቸገረ። ምን አድርግ? ይቀመጥ ይባላል። መቀመጥም አልቻለም። ይንጋለል ይባላል። ይህ ማለት ነው አልመሰቀቱ ተጅሂድ ተጅሂድ ይባላል። በተጨነቅን ጊዜ ተጅሂድ ይመጣል። ለምሳሌ ፈኢን ኺፍቱም ይላል አላህ ከፈራችሁ በጉዞ ላይ ካላችሁ በጉዞ ላይ ያላችሁት ስለዚህ ፈላ ጁናህ አለይኩም አንተቅሱሩ ሚን ሰላ ስለዚህ ሰላትን ብታሳጥሩ ስንቅ የለባቸውም ይላል። ስለዚህ ሙሳፊር የሆነ ሰው ተጓዥ የሆነ ሰው ለምሳሌ ክፍለ ሀገር ስንሄድ ለምሳ ብዙ ጊዜ ለምሳ ያርፋሉ ባሶች። ምን እናደርጋለን? ወይስ ማነው አስርንና አስርንና ዙሁርን አንድ ላይ እናመጣዋለን። ለዛውም ሁለት ሁለት ረካ አድርገው ሁለት ረካ ዙሁር፣ ሁለት ረካ ይሄ ማለት ነው ቀፍ ጀመዓ ይሄ ነው። ለምሳሌ ሁሉ እንደ ባህል አያዝም እንጂ አንዳንድ ጊዜ ሰሉ ፊ ሪሃሊኩም ባላችሁበት ቦታ ስገዱ ይባላል። ወይንም ደግሞ መግሪብ ይሰገድና ኃይለኛ ዝናብ እየመጣ ከሆነ እቃ ይደረግና እሳንም ሰግዶ ከዝናቡ አምልጠው ይገባሉ። ስለዚህ መግሪብንም እሳምንም በጀማ ሰገዱ ማለት ነው። ግን ጊዜ እንደዚህ አይደረግም ማለት ነው። ስለዚህ አልመሸቀቱ ተጅልቡ ተይሲር ማለት ቤቱን አሁን ሰው ከተጨነቀ ነገር ይገራል ማለት ነው። ይሄ ካልተገኘ ይሄ ስለዚህ ከቁርአን ከሐዲስ ለፍዞች መካከል ለምሳሌ ፈመለም የዚህ ያላገኘ ሰው እንዲያደርግ ወመለም የስተጢ ያልቻለ ሰው እንዲሆን ወኢን ኽፍቱም ከፈራችሁ ፈመን ጡረ ተቸገረ ተጨነቀ እንዲህ በሚል የሚጀምር ሐረግ ከሆነ ነገርን ሊያገራ ነው ማለት ነው። ስለዚህ መሸቃ ካለ ተጅሊቡ ተፍሲር መሰቀው ምን ያመጣል ተይስርን ያመጣል ማለት ነው አልመሰቀቱ አልመሸቀቱ ተጅልቡ ጉዞ ላይ ያለ ሰው በተለይ ክፍለ ሀገሩ ጉዞ ማለት ነው የእናንተ የባቡሩ ወይንም የፕሌኑ ጉዞ አይደለም ያማ እንደውም ከንትን ይበልጥ መሳላት ከዚህ የበለጠ ይመሳል እንደውም በዚህ ወዲ ምን ድካም አለ ግን በእግር እንደገና ደግሞ የሆነ ኮረኮንት የሆነ መንገድ በጣም አስቸጋሪ ብቻ በሆነ መንገድ ሙሳፊር የሆነ ሰው ያፈጥራል። ግን ወአንተ ሱሙ ኸይሩን ለኩም ወአንተ ሱሙ ኸይሩን ለኩም ብጾሙ ሰላል ብሏል አላህ። ግን ከተቸገሩ ያፈጥራሉ። ስለዚህ ማፍጠራቸው ራሱ እዚህ ውስጥ ይገባል። አልመሰቀቱ ተጅሪቡ ተይሲር አንተ እንደዚህ ታፈጥራለህ ሲባል አላህ ፈቅዶ አልመሰቀቱ ተጅሪቡ ተይሲር ይህን ይቀራበታል። ቀጥሎ ማላ የትሙል ዋጅቡ ኢላ ቢሂ ፈሁወ ዋጅብ ፈጠን ማላ የትሙል ዋጅቡ ኢላ ቢሂ ፈሁወ ዋጅብ ያለ እርሱ ዋጅብ የማይሞላበት የማይሞላ የሆነ ነገር ራሱ ዋጅብ ይሆናል። ማላ የቲሙል ዋጅቡ ኢላ ቢሂ ፈሁወ ዋጅብ። ስለዚህ ማላ የቲሙል ዋጅቡ ኢላ ቢሂ ፈሁወ ዋጅብ እንላለን። ለምሳሌ ወንድ ልጅ ወንድ ልጅ ቤተሰብ ማስተዳደር አለበት አይደለም? አዎ። ቤተሰብ ማስተዳደር አለበት አይደለም? አዎ። አሁን ቤተሰብ ለማስተዳደር እሱ ሊሰራው የሚችል ነገር ካለ ያ ዋጅብ ይሆንበታል ማለት ነው። ቤተሰቡን ለማስተዳደር ንግድ ነው የሚችለው ወይስ ተምሮ በሙያው ተመርቆ እንትን ገንዘብ ሜኪንግ ማኔ ገንዘብን መስራት የሚችልበት ነገር ማለት ነው። ስለዚህ ፊዚክስ መማር ዋጅብ ነው ይላል አንድ ሰው ተነስቶ። እንዴት ሲባል አይ ማንም ሰው ራሱን የሚከላከልበትን ነገር መስራት አለበት። ራስን መከላከል አለበት። ራስን የሚከላከልበት ነገር መስራት አለበት። ዋይዱ ለሁም ተብሏል። ስለዚህ ራስን መከላከያ ለመስራት ደግሞ የፊዚክስ ትምህርት ያስፈልጋል። ስለዚህ ፊዚክስ ዋጅብ ነው ይላል ማለት ነው። ስለዚህ ይሄን ቢሆነ ይሄን ይሄ ነው። ስለዚህ ማለት ሙል ዋጅቡ ኢላ ቢሂ ፈዋጅብ ለምሳሌ ሰላት ዋጅብ ነው ዋጅብ ነው ሰላት እና ሰላተ ካነት አለል ሙእሚኒነ ኪታበን መውቁት ነው ሰላት ዋጅብ ነው። ፋቲሃን መቅራት ዋጅብ ነው እንላለን። ፋቲሃን መማር ፋቲሃ በእያንዳንዱ ሰው ላይ ፋቲሃን መማር ዋጅብ ነው እንላለን። ሴት አመጣኸው ሴት አመጣኸው ይህንን ከየት አመጣኸው እንላለን። ሰላት ዋጅብ ነው አይደለም? ዋጅብ ኸይር ነብዩ صلى الله عليه وسلم لا صلاة لمن لم يقرأ بفاتحة الكتاب ብለዋል። فاتحة الكتاب ን ያልቀራ ሰው ሰላቱ አይታሰብም ብለዋል። ስለዚህ ሰላት ዋጅብ ከሆነ ሰላት ያለ ፋቲሃ የማይሞላ ከሆነ ፋቲሃን መቅራት መቻል ምንድነው እንላለን? ዋጅብ ነው። ደሊልህ ይኸው ቃይዳ ፍቅህ እያለ ማላ የትሙል ዋጅቡ ኢላ ቢሂ ፈሁ ዋጅብ ዋጅብ የሆነ ነገር ያለሱ የማይሟላ ከሆነ ያ ነገር ዋጅብ ይሆናል ማለት ነው። ያ ነገር ምን ይሆናል? ዋጅብ ይሆናል። ቀጥሎ አልወሳኢሉ ለሃ ሁክሙል መቃሲድ አልወሳኢሉ መዳረሻዎች ለሃ ሁክሙል መቃሲድ መዳረሻዎች ሁክማቸው እንደ መድረሻቸው ነው ይላል። መዳረሻዎች ሁክማቸው እንደ መዳረሻቸው ነው። ለምሳሌ ሰውየው ኸምር ለመጥመቅ መሆኑን ካወቀን ኸምር ለመጥመቅ እየሄደ መሆኑን ካወቀን በቆሎ አንሸጥለትም ማለት ነው። በቆሎ አንሸጥለትም። ለምን? ኸምር ምንድነው? ሐራም ነው። ለዚህ ሰውዬ በቆሎ በመሸጥ ወይንም የሆነ ነገር ስንዴም ሸጦ ብቅል የሚያደርገው ከሆነ ወደዛ ስለሚወስድ አይሆንም ይባላል። ለምሳሌ በሙስሊሞች ላይ ጦርነት ለከፈቱ ከሃዲያን የጦር መሳሪያ መሸጥ ምንድነው ክልክል ነው ለምን ሙስሊምን መግደል ምንድነው حرام ነው ስለዚህ በቀጥታ ባንገላቸው በቀጥታ ባንገላቸው በሌላ ሰው እጅ እየገደልናቸው ስለሆነ ማለት ነው በሌላ ሰው እጅ እየገደልናቸው ስለሆነ መዳረሻዎች የመድረሻ ሁክም ይሰጣቸዋል ማለት ይሄ ነው ስለዚህ ሌሎች ምሳሌዎችን ብዙ ማቅረብ ይቻላል ቀላል ስለሆነ ማለት ነው አማርኛውን ከገባ መላ እንተ አልወሳኢሉ ለሃ ሁክሙ ልመቃሲድ እሺ ሰውየው ከሆነ ሴት ልጅ ጋር ተቀጣጥሮ ነው የሚሄደው እንትን ምንድነው ፋሂሻ ሊፈጽሙ ፋሂሻ ሊፈጽሙ ጸያፍ ነገር ሊፈጽሙ እየሄደ ነው እየሄደ ሳለ አገር አቋርጦ ከዛ በኋላ እየሄደ ሰላት ማሳጠር ፈለገ። አሁን ሰላት ማሳጠር ፈለገና አሳጥሮ ሰገደ። ይህ ሰውዬ በሁለት ወንጀል ይጠየቃል። አንደኛ እዛ ሄዶ በሚፈጽመው ሰላት በማሳጠሩ ለምን ሲባል ሰላት ማሳጠር የሚፈቀደው ሐላል ለሆነ ጉዞ ነው። ሐራም ለሆነ ጉዞ አይፈቀድም። ጉዞ እንዴት ሐራም ይሆናል ካለ ሐራም ነው። በምን አልወሳኢሉ ለሃ ሁክሙል መቃሲድ መዳረሻዎች መዳረሻዎች ፍርዳቸው እንደማን ነው? እንደ መድረሳቸው ነው። ስለዚህ መቃሲድ ማለት መቅፈት መጨረሻ ላይ የሚደርስበት ማለት ነው። لا نعم، الوسائل لها حكم المقاصد يبالا ا مدارسات لها حكم المقاصد الوسيله الى خير ودى خير نجر ان يدرس نجر خير له ا ل حرام حرام ودى حرام ان يدرس نجر هم حرام لمثال يزفن مقدمات هم ما لو يزنا مقدمات هم حرام ناتو لمن ودى زنا فلم يدرس ወደዚህ ነው ስለሚያደርሱ መዳረሻቸው ሁሉ حرام خير ሰውየው ሰውየው አንድ ሰው ወደ መልካም ነገር አንድ ሰው ወደ መልካም ነገር ለመውሰድ ያንን ሰው አንድ ሰው ወደ መልካም ነገር ለመውሰድ ያንን ሰው ምግብ ቢገዛለት የመጓጓዣ ወጪ ቢሸፍንለት ያ በخير በኸይር ይታሰብለታል። እያንዳንዱ ስራው በخير ይታሰብለታል። ለምን መጨረሻው ታይቶ ማለት ነው መጨረሻው ታይቶ እና አንድ ሰው ደግሞ حرام ነገር ላይ ለማድረስ የሚወጣ ወጪ በሙሉ حرام ነው ይባላል። ስለ ወጪውም ይጠየቃል። ስለ መጨረሻ ስላለው ወንጀል ሳይሆን ስለ ወጪውም እሱ አልፎ የመጣባቸው ነገሮች ሁሉ ወሲላዎቹ፣ መዳረሻዎቹ እርም ናቸው ማለት ነው። ስለዚህ አልወሳኢሉ ለሃ ህክሙን መቃሲድ ይባላል። ከዚህ ቀጥሎ አልሁክሙ የዱሩ ማል ኢላ ፍርድ ሲሰጥ ሁኔታን ካልከለ ኢላ ኢላ ማለት ምንድነው ኢላ ይባላል አልሁክሙ የዱሩ ማል ኢላ ኢላ ማለት ሰበብ ማለት ነው ኢላ ማለት አልኢለቱ ኢላ ማለት ምክንያት ማለት ነው ኢላ ይባላል አልሁክሙ የዱሩ ማል ኢላ ፍርድ ሲሰጥ እንደ ኢላው ነው ለምሳሌ ጥሩ በሀገራችን ሀገራችን ለን ሙስሊም ያረደው ወይንም የካፍር ስጋ መብላት ይፈቀዳል አይፈቀድም የሚል ጥያቄ ካነሳን መጀመሪያ የሀገሪቱን ነገር እናጥና እንላለን። እናጥና የሀገሪቱን ሁኔታ ስናጠና በመጀመሪያ ደረጃ አላህ አልየውመ ኡሂለ ለኩም ጠይባት ወጣሙ ለዚነ ኡቱል ኪታበ ሕሉን ለኩም ወጣሙኩም ሕሉን ለኩም ብሎ የተናገረው በሱረቱል ማኢዳ ነው። ሱረቱል ማኢዳ ደግሞ ከወረዱት ሱራዎች የመጨረሻዋ ነች። ሱረቱል ማኢዳ ላይ ይሄ የተጠቀሰው ባዕደ ቁወት ኢስላም ነው። ኢስላም የበላይነትን ካገኘ በኋላ ኢስላም የበላይነትን ካገኘ በኋላ የተወረደ ነው ይሄ። ስለዚህ በአገራችን በአገራችን የ ካፍር ስጋ መብላት ይፈቀዳል ብለን ሁክም ብንሰጥ እንላለን። ምን ይመጣል? ማዛ ይተረተብ በለምሳሌ በአንዳንድ ገጠር ቦታ ላይ ሰዎች ስጋ ዋጅብ መሆኑን ራሱ አያውቁትም። እንደውም አንዳንዶቹ ለሰላት ሳይሆን ቡና ሲቀዱ ነው። ኧረ እንደው ይሄን ቡና እንኳን ስቀጅስ ጉፍታውን እንደው ደረብ አድርጊ ነው የሚባለው። እንዲህ ያለ ሁኔታ ላይ ያለው ሰላት የለ ስጋብ የለ ምን የለ እና ዲል መለያው ዲል መለያው ዱላ ብቻ ነው በቃ የነሱ ስጋ አጥላም የኛ ስጋ አይበሉም እንዴ ብቻ ነው ያለች ያለ እና ይህች ትንሿን ትንሿን እንትን ግድብ ወደህ ብድግ ስታደርጋት ልክ ጨው ውሃ ውስጥ እንደሚሟሟው ሟምተው ይቀራሉ ማለት ነው። ቢያንስ ዳዕዋ ሲደርሳቸው ድረስ ስለዚህ በዚህ አገር context አይፈቀድም ይባላል። ለምን ሲባል ዱላ አለው ሌሎች ሀገሮች ላይ ግን ይፈቀዳል፣ ይሰራበታል ማለት ነው። ስለዚህ አንድ ነገር ስንሰጥ ይሄ ነገር እዚህ ቦታ ላይ አይሰራበትም እንላለን። ይሄ فقه الموازنات ላይ የምናየው ይሆናል። ለማንኛውም الحكم የዱሩ ማአልላ ሁክም ሲሰጥ ሁሉ ጊዜ ጉዳዩ ታይቶ ነው፣ ግራ ቀኝ ታይቶ ነው። ስለዚህ እንደ ጥሬው አይወርድም ማለት ነው። ሌላኛው ላ ሁክመ ሊናዲር ላ ሁክመ ሊናዲር ይባላል። ከአንድ ሺህ አንድ ከአንድ ሺህ ውስጥ አንድ ሰው ላይ በሚከሰት ነገር ሁክም አይሰጥም። ሁሌ ሁክም ሲሰጥ ማጆሪቲው ታይቶ ነው። ሁክም ሲሰጥ ማጆሪቲው ታይቶ ነው። ለምሳሌ ይሄ ነገር እዚህ ቦታ ላይ መተግበር የለበትም ሲባል የለበትም ሲባል ያ ነገር የማያካብበው አካል በጣም ጥቂት ከሆነ ናድር ከሆነ ይተዋል እሱ ማለት ነው። ይተዋል እሱ ለሱ ሁክም አይሰጥም እዚህ ቦታ ላይ ያው ሱብሃንአላህ አንድ ነገር ላስታውሳችሁ እዚህ ቦታ ላይ ሼኹና ሀጂ ወሌ ረህመቱላህ አለይ የሆነ ጥያቄ ጠየቃሉ ለሁክመ ልናደር ልላቸው ነው እና ምንድነው የተጠየቁት ጥያቄ በወንድ ልጅ ግርዛት ዙሪያ ነው እንደው ደረሳ ምንም ደረሶቹ ጊዜ ካገኙ እልማቸውን ሞጥለው ከጨረሱ በቃ ያለችውን ጊዜ በመስፋት አቅምን በማለት ነው የሚያሳልፉትና ከዛ በኋላ ጥያቄ ጠይቁታል ሀጂ አሏቸው አንዱ ደረሳ እንዲላ ሀጂ አለ ወንድ ልጅ ሁለት ዘከር ይዞ ቢወለድ ሁለት መራቢያ አካል ማለት ነው ሁለት ዘከር ይዞ ቢወለድ ከዛ ሁለቱንም መግረዝ ነው ወይ ዋጅብ የሚሆነው ይላቸዋል እስኪ ጂምናስቲክስ ውስጥ ገቡ ማለት ነው። እሳቸውም ነገ አንዱም አልተቻለ ብለው ነው ሁሉ አልሰጡ ነገ አንዱም አልተቻለ ብለው አስታጥቀው አለፉት። እንዲህ ማለት ነው ላ ሁክመ ሊናደር ይባላል። እሺ ወደ ፍቅሁል ሙዋዘናት እንሄዳለን። ፍቅሁል ሙዋዘናት ምንድነው ማመዛዘኛ ማለት ነው። ሙዋዘና ይባላል። ዋዘነ አመዛዘነ ማለት ነው። ዋዘነ ይዋዝኑ ሙዋዘነተን ሲቆል ሙዋዘና እሺ ማን ነው ታዲያ ይሄን ይሄ ነው የሚሳለው ብሎ መልስ የሚሰጠው? ለምሳሌ አንድ ነገር እናቁም፣ እንቀጥል፣ ይህን ነገር እናስወግድ፣ እንተወው እንዲህ ያሉ ነገሮች አሉና የሆነ ነገር መሰራት አለበት የትኛው መጀመሪያ ይሰራ በሚሉት ይገልጸዋል ኢንሻአላህ ወደ ታች ያሉት ነገሮች ይገልጹታል በዚህ ቦታ ላይ أصحاب الحكم هم العلماء ዑለማዎችና والخبراء በዛ field ላይ خبراء የሆኑ አዋቂ የሆኑ ሰዎች ናቸው خبراء ማለት experienced ማለት ነው ወይንም ኤክስፐርትድ ማለት ነው expert ወይንም experienced የሆነ ሰው ሚነል ዑለማ ከዑለማ ደግሞ جمهورهم አብዛኛው ይታያል። ከዑለማ አብዛኛዎቹ የተከተሉት መንገድ ነው የሚገደው። ከጁሃላ ውስጥ ከጃሂሎች ውስጥ ከተራው ህዝብ አብዛኛው የሄደበት አይባልም። ከዑለማ አብዛኛው የሄደበት ይባላል። ከተራው ህዝብ አብዛኛው አብዛኛው ያለው ኳስ ሜዳ፣ አብዛኛው ያለው night club አብዛኛው ያለው እንትን በቃ ዳንስ አካባቢ አብዛኛው ያለው ዳቦ ተራ አብዛኛው እንትን ስለሆነ ማለት ነው ሰላ እንትን ሰፈላወቁ ስለሆነ ነው ከዑለማ ግን እስኪል አዎ እውነትሽን ነው እና ቲያትር ቤት ማለት ነው እና ከዑለማ ጅምሁሩን እንላለን ከተራው ህዝብ ጅምሁር ይባላል አይባልም ወይም ቶከ አክሰረ መን ፊል አርድ ይብሉ ከአንሰብ ይደላ ይላል አላህ من العلماء جمهورهم ስለዚህ ኺላፍ ተገሌ ኺላፍ እንትን ሙኻሊፍ ሆኗል በዚህ ባብ ከተባለ እገሌ ሙኻሊፍ ሆኗል በዚህ ባብ ከተባለ ማን ነው ይባላል እሱ ይጠናል وليس كل خلاف جاء معتبرا إلا خلاف من له من النظر من له حظ من النظر سيديسن እያያችሁ አይደለም وليس كل خلاف جاء معتبرا የመጣ ኺላፍ በሙሉ ሙዕተበር አይደለም ኮንሲደርድ አይደለም ቦታ አይሰጠውም ከግንዛቤ ውስጥ አይወድቅም ኢላ ኺላፈ من ለሁ ሐዙ ሚነ ነፈሪ አረ ይታይላቸው እሳቸው ምንም ነገር ሳይዙ እንዲህ አይናገሩም ከተባለ ያኔ ይታያል ማለት ነው። ግልጽ ለምሳሌ አንድ ምሳሌ ላይ አላቀርበላችሁ። አንድ ከወጣቶች መካከል አንዱ ከወጣቶች መካከል ያው ዝም ብሎ የነዘዋት ነዘዋቱ ሸባብ የወጣትነት ግንፍልታ ካሸነፋቸው እና ገና ካልበሰሉ ሰዎች መካከል ያው የፊትና ዳይዎች ናቸው እያስተማረ ያለ አንድ እጁን ያወጣና ስለ ዶክተር ዛኪር ምን ትላለህ ይለዋል ከዛ በኋላ ዶክተር ዛኪር ከመቼ ቢሎ ደግሞ እሱ እንትን በቁርአንና ባህድ ዙሪያ የሚናገረው ምን ትልም አለው እሱ ስለምናውቀው በጣም ቅዱስ ነው ስለዚህ በሱ ዙሪያ ካስፈለገ አንድ ሙሐደራ እናበጅለታለን ብሎ ተናግሯል እና ስለዚህ እገሌ እንዲህ ተባለ ይባላል። አሁን ይዘው እገሌ ዶክተር ዛክረ ነቀፈ አይባልም ማለት ነው። መጀመሪያ አይጠራም። መጀመሪያው ነው አንደኛ ወሳከት የወደቀ ነው። ለምንድን የወደቀ ነው የምንለው ዶክተር ዛኪር ማን እንደሆነ የሚያውቀው ያውቀዋል። ኩቱቡ ሲታናስቡ ቤርቱ አስክ ላይ ማንም ሰው ድንገት ቢጠይቀው ምን ያህል ነው መናገር የሚችለው ስለዚህ ቁርአን ከነቁጥሩ መግለጽ ይችላል። እዚህ ቦታ ላይ እዚህ ቦታ ላይ ኩቱቡ ሲታ ስድስቱን የሐዲስ ኪታቦች ስለዚህ በቁጥር ይጠቅሳቸዋል እና በየትኛውም ባብ ቢፈታ በዚህ ጉዳይ በ comparative religion በሸሪዓው ጉዳይ በቃ የላቀ እውቀት አለው። ይሄ ምንም የማይካድ ነው። ያየው ያውቀዋል ማለት ነው። ስለዚህ እሱን ለመቃወም ግን እዳር እንደ ቆይ ስለሱ ላይ ረድማ አንድ ፕሮግራም ይዝለታለን እገሌ አላ አይባልም ለምን ወለይሰ ኩሉ ኺላፍን ጃአ ሙዕተበራ አንድ ኺላፍ ሲመጣ የመጣ ኺላፍ በሙሉ consideration አይሰጠውም ነው ኢላ ኺላፈ መን ለሁ ሐዙ ሚነ ነዘር ይባላል ለመታየት ለመታየት حظ ያለው እድል ያለው ለምሳሌ ኢብኑ ዑሰይሚን እንዲህ ብለዋል በዚህ ባብ ላይ አልባኒ እንዲህ ብለዋል ከተባለ ትላልቅ ሰዎች ናቸው። ያኔ ይቆምና ሲያዩት ሀሳባቸውን አገላብጥ ይባላል ማለት ነው። አሁን እዚህ እንምጣ። ፍቁል መዋዘናት ላይ ገብተናል። አሁን የመጀመሪያው ደርኡል መፋሲዱ ሙቀደሙን አላ ጀልቢል መሳለህ አተፍያ ثم ተርቢያ የሚባል ነገር አለ። ምንድነው ደርኡል መፋሲዲ አንድ መፍሰዳን ጥፋት የሆነን ነገር ማስወገድ ሙቀደም ነው አላጀልብል መሳለህ መስለሃን ከማምጣት በፊት ቦታውን ክሊር ማድረግ ያስፈልጋል። ፋውንዴሽን ከመስራት በፊት እዛ አካባቢ ያሉ ነገሮችን መጥረግ ያስፈልጋል። ለምሳሌ ምን ማለት ነው? አንድ ጣዖት አምላኪ የሆነ ጣዖት አምላኪ የሆኑ እንትን ማህበረሰብ ውስጥ ተገብቶ ዳዕዋ ሲደረግ ጣዖት እያመለኩ መሆናቸው እየታወቀ ሰላት ስገዱ አይባልም ማለት ነው። ምክንያቱም ሰላት ሲሰግዱ የሰገዱትን ሰላት ሽርካቸው ጠርጎት ይሄዳል። ስለዚህ መጀመሪያ ውስጣቸው ያለው ሽርክ መጥፋት አለበት። ረቢ ሰለላሁ ዐለይሂ ላኢላሃ ኢለላህ ነው ያሉት። አምላክ የለም መጀመሪያ ላኢላሃ ያሁን ኢላህ የሚባለውን ማጥፋት ነው። ኢለላህ ካላህ በስተቀር ስለዚህ ተፍሲያ መጀመሪያ መጥራት አለበት። ከዛ በኋላ تربية ነው። ስለዚህ ትላልቅ ሰዎችን ተፍሲያቱን ተርቢያ እንላለን። ህፃናት ከሆኑ ግን ንጹዎች ናቸው። ዝም ብሎ ይቃንባቸዋል ማለት ነው። ቁርአኑንም ሐዲሱንም وهكذا። ስለዚህ ምንድነው درء المفاسد مقدم على جلب المصالح ስለዚህ ማንንም ሰው ለምሳሌ ስለ እንትን ስለ Islamic thought ከማስተማራችን በፊት ሌሎች የሰውት የእነሱን ጥፋታቸውን የወደቁበትን ቦታ እያንዳንዱን አንስተን እያፈረቅን እንትን brain wash እናደርጋለን አእምሯቸውን አጥበን ከዛ በኋላ እንጭንባቸዋለን ማለት ነው። ባጭሩ በኮምፒውተር ቋንቋ ልናገር መሰለኝ ሶፍትዌሩ ከተጫነ በኋላ ሶፍትዌሩ እንዳይሰራ የሚያደርግ ቫይረስ ውስጥ ካለ ቫይረሱን clear ሳናደርግ ሶፍትዌሩን dow download ማድረጋችን ማለት install ማድረጋችን አይጠቅመንም ማለት ነው። install አድርገን ስናበቃ ስንከፍት የሆነ ከውስጡ የሚያጠፋው አለ ከ application file የሚያጠፋው ነገር አለ እንዲህ ማለት እንዲገባ ነው ስለዚህ መጀመሪያ መታጠብ አለበት ይታጠብና ይጫንበታል ማለት ነው ይታጠባል ይጫን natural የሆነ ወይ እኮ ነው ይሄ አሁን አዲሉ መብኒዩን አለል መሳልህ እየተከታተላችሁ ነው ወደታች ሂዱ አዲሉ መብኒዩን አለል መሳልህ ፊ ዘልቢሃ ወደር ኢለል ቀባኢህ ይላል አዲሉ ዲል ማለት መብኒዩን የተገነባ ነው አለል መሳልህ መልካም ነገርን በማምጣት ላይ የተገነባ ነው ቢሃ መልካም ነገርን በማምጣትና ወደር ኢሊል ቀባኢህ መጥፎ ነገሮችን በመገፍታት ላይ በቃ ዲን ሲመጣ ኢስላም ሲመጣ መልካም ነገርን ለማስገኘት መጥፎ ነገርን ለማባረር ነው። ስለዚህ እርቃናዊነትን ለማጥፋት ከዛ ስያብን ለማምጣት ሰውን ከእንስሳነት ወደ ሰብአዊ ፍጡር ለማሸጋገር ስለዚህ ስካርን ለማስተው የሚጠቅሙ መጠጦችን ለማምጣት ስለዚህ የማይጎዱ ነን አልኮሊክ የሆኑትን እንዲህ ማለት ነው ሰውን ከሐራም ግንኙነት በኒካህ ተገናኝተው ደግሞ ሐላል ከሐላል ልጆች እንዲወርዱ ማድረግ ለሁሉም ይተካል። ለሁሉ ነገር ምትካለው እና መጀመሪያ ዲን ደር አልቀባስ መጥፎ ነገር ለመገፍተርና ኸይረ ነገር ለማምጣት ነው የመጣው። ይሄ ቃዒዳ ነው ማለት ነው። ቃዒዳ ነው። አዲኑ መብኒዩን አለል መሳሊሒ ፊ ጀልብሃ ወደር ኢለል ቀባስ። ለምሳሌ በጃሂልያ ደግ ነበረ ሰው ሰልሞ ስስታም መሆን የለበትም። የበለጠ ሸር ነው መሆን ያለበት የበለጠ ሸር መሆን ያለበት ለማዳ ዲኑ ራሱ መልካም ነገርን እንትን ማለት ነው ማብዛት ስለሆነ ማለት ነው ቃዒዳ ነው الدين مبني على المصالح في جلبها والدرء للقبائل ስለዚህ ማንኛውም እስላማዊ ትምህርት ባለበት ቦታ ላይ መልካም ነገር መረጋገጥ አለበት ስለዚህ ቤተሰቦች መከበር አለባቸው ሴቶች ጋር ማድረግ አለባቸው ሰዎች ስርቆት ማቆም አለባቸው መከባበር አለባቸው ስድብ መጥፋት አለበት። በቃ እንደዚህ ያለ መልካም ነገር ብቻ መገኘት አለበት። ካልተገኘ አልተወራበትም ማለት ነው። ዲን የለም ነው የሚባለው። እዚህ ቦታ ላይ ምድረድ ዝም ብሎ ሸክል አይደለም። ስለዚህ ዲን አለ ለመባል መልካም ነገር መገኘት አለበት እዛ ቦታ ላይ። የተቸገሩ ሰዎች መረዳት አለባቸው። አለበለዚያ ዲን የለም እዛ ላይ። የቲሞች እንክብካቤ ማግኘት አለባቸው። በጎረቤቶች መካከል መልካም ግንኙነት መኖር አለበት። ሰው በዛ አካባቢ አማል ሊሰማው ይገባል። ፍርቆት መደብደብ ምናምን መኖር የለበትም። ስለዚህ ዲን ባለበት ቦታ ላይ ሰላህ የሚባለው ነገር መታየት አለበት። ወደረ ለልቀባእስ እስካሁን ዲን በኸይር ነገር ያዛት ሁሉ በመስለሃ ነው የሚያዘው እና ፈኢን ተዛሐም አደዱል መሳልህ መልካም ነገር ሁለት ሆኖ ሲመጣ ሲጋፉ ሁለት መልካም ነገሮች ሲጋፉ እንዴት ይደረጋል? يقدم الأعلى من المصالح فإن تزاحم عدد المصالح يقدم الأعلى من المصالح አሁን አንድ ጥያቄ ጠይቃችኋለሁ መስጊድ ውስጥ ገብታችሁ ከአዛን በኋላ ገባችሁና አላሁ አክበር አላችሁ ሱና ልትሰግዱ አላሁ አክበር አላችሁ ልክ እንዳላችሁ ፋቲሃን እንደጀመራችሁ ኢቃማ ላይ ሙአዚን እዚህ ቦታ ላይ ሰዎች ሁለት ሁለት አስተያየት አላቸው ሁለት ኸይር አለ እዚህ ላይ አንደኛ የሱና ሰላቱን የጀምረው ሊጨርስ ሁለተኛ ደግሞ እዛ ቦታ ላይ ተክቢረተል ኢህራም ተብሎ ሰላተል ጀማ ተጀምሯል እዛ ሰላተል ጀማ አለ እዚህ ሱና አለ ሁለቱም ጥሩ ናቸው ግን ምን ያደርግ ሰውዬው እስኪ በእናንተ ምን ያደርግ ምን ያደርጋል ሰውዬው ሱናውን ጨርሶ ከዛ በኋላ ከነሱ ይቀላቀላል ወይስ ምን ያደርጋል ፈርድ ጋር መስገድ አለበት አቋርጦ ወደ ጀማ መቀላቀል እሺ ትክክል ቢንት ሰይድ ትክክል ሱና ጨርሶ ፈርዱን ይቀላቀላል ነው ለዚህ ሰላትን ሱናውን ፈጣሪ ነው አሁን ሁለት መስለሃዎች ሲኖሩ የትኛው ነው የሚበልጠው ይባላል አዲሉ መብልዩን አለል መሳልህ ሲጀል ያወደረ ኢለል ቀባህ ፈኢን ተዛሃማ ደድል መሳልህ ይቀደሙ አላ ሚነል መሳልህ ከመስለሃው በላጩ ማለት ነው መጨረሻ ላይ የዚህ ክታብ መጨረሻ ላይ እንዲገርም የሚገርም የሆነ ነገር እናያለን ስለዚህ በላጩ ሁልጊዜ ይቀደማል ማለት ነው። አቋርጦ ወዴት ይሄዳል? ያቋርጥና ወደ ጀማዓ ይቀላቀላል። ያቋርጥና ወደ ጀማዓ ይቀላቀላል። እሺ፣ አሁን ደግሞ አንድ አንድ ሌላ ጥያቄ ልጠይቃችሁ። ሰውየው ፈርድ ሰላት እንደሰገዱ ሰውየው ፈርድ ሰላት እንደሰገዱ ፈርድ ሰላት እንደሰገዱ አንድ ሸህ ልክ ሰግደው ሲያበቁ የሆነ ሀጃ ቀራቸውና ወጡ ወደ ውጭ ከመስጊድ ወጡ አስተማሪ ናቸው አስተማሪ ናቸው ወጡ ከዛ በኋላ ተመልሰው ሲገቡ ተመልሰው ሲገቡ ተመልሰው ስለገቡ ያው መስጊድ የገባ ሰው ሁለት ረካ መስጊድ አለበት ሁለት ረካ ሰገዱ ሲያስታውሱት ሲያስታውሱት ባዕድያ አልሰገዱ ቀጥሎ እዛ አካባቢ ደግሞ ጊዜያቸው ደርሶ ደረሶቹ ኪታብ ለመቅራት እየጠበቁ ነው። ደረሶቹ ደረሶቹ ኪታብ ለመቅራት እየጠበቁ ነው። እሳቸው ደግሞ ታስታውሱ ባዕድያ አልሰገዱ። ስለዚህ ሁለት ረካ አለችባቸው። እዛ ደረሶች አሉ፣ እዚህ እሳቸው ሁለት ረካ አለችባቸውና ምን ያድርጉኝ? ሁለት ረካም ኸይር ነው። እዛ ደረሶች እየጠበቁ ነው። ማቅራቱ ኸይር ነው። ምን ያደርጋሉ? ምን ያደርጉ? የትኛው ይሻላል? ያስተምሩ መስጂድን ተጠይቅ አው ያስተምራሉ ሁለት ረከዓው ይቅርብኝ ይሉና ሄደው እዛ ሄደው ደረሶቹን ይደርሱላቸዋል ቶሎ ለምን የሚል ጥያቄ ካለ ቢሰግዱ ጥቅሙ ራሳቸው ላይ ነው የሚቀረው ያ ግን ከራሳቸው ወደ ጀማ የሚያልፍ ነው ስለዚህ ራስ ላይ ከሚያጥር ኢባዳ ከሚያጥር ኸይር ወደ ሌሎች የሚያልፍ ኸይር ይቀደማል ማለት ነው ይሄ ነው ተፍሲሩል ሙአዘናት የምናይበት ፍቅሁል ሙዋዘናት የምናይበት ይሄ ነው ስለዚህ ምንድነው ፈይን ተዛሐማ ደዱል መሳለህ የመስለሐዎች ቁጥር ከተጋፉ ይቀደሙ ለዓላ ምን المصالح ከመስለሐዎቹ ትልቁ ይቀደማል ወብድሁ የዚህ ተቃራኒ ደግሞ ተዛሁሙል መፋሲድ የመጥፎ ነገር በአንድ መከፈት ነው ያን ጊዜ ይርተከቡ ላድና ምን المفاسد ከመፍሰዳዎቹ ትንሹ የግድ ይተገበራል ማለት ነው። ከመፈዳቱ ትንሹ ይተገበራል። ለምሳሌ ከቤት ወጥተህ ወደ መስጊድ እየሄድክ ከቤት ወጥተህ ወደ መስጊድ እየሄድክ እያለ አንዲት እህት ሙተጀል ቢባ ጅልባብ ያደረገች ሂጃብ ያደረገች የሚጥል በሽታ አለባትና ከዛም ወደቀች ሜዳ ላይ ሜዳ ላይ ወደቀች። ከዛ በኋላ አየህ አንተ ያንን ሌላ ደግሞ another case ምን አለ another case ምን አለ አንተ ይህች ልጅ ይህች ልጅ አካሏ ሐራም ነው እኔ ልነካት ከፍ ላረጋትም ልሰከማትም በቃ አይፈቀድልኝም ሐራም ነው ደግሞ ልጅ እንኳ ብነካት እንኳ ስሜቱ ይረበሻል ግን ሐራም ነው ብሎ ጥሎ መሄድ ጥሎ ለመሄድ ደግሞ የሚገደድ ከሆነ ይህንን የማያስተውሉ ዱርዮች አሉ። ደግሞ ሰው ሞተ ኖረ ደግሞ ቆራርጠው ቢወስዱት ግድ ይላቸዋል። እኛ ያሉ ዱርዮች ደግሞ ሊያጠቋት ሆነ ገንዘቧን እንትን ሊወስዱ ወይ ሌላም ጥቃት ሊያደርሱባቸው አንድ ከዚህ ልንገራችሁ። ለምሳሌ የሆነች ልጅ ራሷን ስታ ማለት የአእምሮ ህመም በቃ በየቤቱ ስትሄድ ከዚህ ጊዜ በኋላ አረገዘች እንደው አእምሯን የሳተችን ሴት እንኳን የማይተው ሙጅሪሞች አሉ ማለት ነው። የሚደፍሯት ተደፈረችና አረገዘች ወለደች። እንዲህ ማለት ነው በቃ እንዲህ ላለ ኬዝ እሷን መተው አንድ መፍሰዳ ነው። በአንተ ላይ የሚደርስ ደግሞ ሌላ መፍሰዳ ነው። ያን ጊዜ እንትላለህ ይህን ትተውና ማለት ነው። እዚህ መፍሰዳ ነው። አዎ ስም ይደረበታል። የእሷን አካል መንካት ሐራም ነው። ግን ብጠዋት የበለጠ ሐራም እንትን ነው ከባድ ነገር መፍሰዳ ስለሚያስከትል ስልና ብድግ ጋር ወደ ምንድነው እንትን ጥሩ ወደሚባልበት ቦታ ማለት ነው ታደርሳታለህ። ከዛ በኋላ ራሷን ማነው እንትን ነቅታ ራሷን አውቃ ከዛ በኋላ አፍሪ ምናምን ብለታ ታጽናናታለህ። በአማን ሀገር እሷ ማናገር ምናምን እንትን እሷን ማናገር ከዛ በኋላ ሐዲስ ማብዛት ይሄ በአማን ሀገር አይሆንም። አሁን ግን ማለት ነው ሳይኮሎጂካሊ አብሽሪ ትንሽ ምንም እኮ አይደለም እያልክ ውሃ ከዛ ለምንድን ነው አሁን ሁለት መፈዳ ስላለው ነው በይነ ተርኪሃ ወሐምሊሃ ማለት ነው ይሄ ነው እዚህ ሁልጊዜ እንደው በጥሬው አይደለም የሚኬደው ኧረ ይሄ እኔ ያህል ተብሎ አይኬድም ለምን فإن تزاحم عدد المصالح يقدم الأعلى من المصالح وضده تزاحم المفاسد يرتكب الأدنى من المفاسد ይላል እና ሌሎች ቤት ኤግዛምፕሎችን እናንተ ማውጣት ትችላላችሁ ስለዚህ ነበረ ያው ብዙ ጊዜ ስትጠየቁ ስለማትወዱ ያው ምሳሌ አለኝ የሚል ሰው ለ room ኡ ፈለቃ ይሆናል። more ነገሮች እንድንረዳ ስለሚያደርገን ምሳሌ አለኝ ለምሳሌ እንደዚህ የምትሉ ሰዎች ይታወቁና ፈለቃ ታደርጋላችሁ ማለት ነው። ወይንም يرتكب أخف الضررين የሚባላል ሁሌ أخف الضررين ወይንም አህወኑ ሸረይን ከሁለቱ ሸሮች አነስተኛው ከሁለቱ ደረሮች ቀላል የሆነው አኸፉ ደረረይን ይባላል። በቃ ከሁለት አንዱ የግድ ነው ይሄን መረጥ ይባላል እሺ ቀጥሎ ያለው ቃይዳ አበራሪ ይዛሉ بقدر الامكان ሰው በረር ሲባል بقدر الامكان በቻልነው መጠን ነው የምናስወግደው مفاسد ላይ إزالتها ከቻል ሙሉ በሙሉ እናስወግዳለን ካልቻለስ እና ተቅሊሉሃ ተቅሊል እናደርጋለን ካልቻለ ምንድነው እናደርገው تقليل እናደርጋለን። ከሳል fully avoid እናደርጋለን። ካሳል ግን تقليل ነው የምናደርገው። ለምሳሌ እንዴት አደረቡ ይዛሉ በቀድር ኢምካን ማለት ሙሉውን አልችልም ብለህ ሙሉውን አልችልም ብለህ አትተውም ማለት ነው። ሙሉውን አልችልም ብለህ አትተውም። ለምሳሌ ሙዚቃ ብርግድ አድርጎ የከፈተ ሰው ካለ ሙዚቃ ብድግ ግርግድ አድርጎ የከፈተ ሰው ካለ ይህን ሰውዬ ሙዚቃ አትስማ ማለት አልችልም አልክ። ግን የሆነ የምትችለው ነገር አለ። ምን? እስቲ ትንሽ ቀነስ አድርገው ድምፅ ትንሽ ቀነስ ማለት ጎረስ ትማለ ድምፅ ቀነስ አድርግ ነገር ነገም ትንሽ ነው ቀነስ ሲባል ይህ ሰውዬ ሙዚቃ አይወድም ብሎ ይረዳሃል። ስለዚህ ሙዚቃ ሐራም ነው ሐላል ነው መራ ሚንኩም ሙንከርን ያው ስለዚህ መራአ ምንኩም ሙንከረ ፈሊገይሩ ቢየዲ ፈኢለም የስተጠ ፈቢሊሳኒሂ ወይለም የስተጠ ወይለም የስተጠ ፈቢቀልቢሂ ማለት ነው። ስለዚህ ቢቀድሪ ልምካን አንድን በረር ጉዳት ቀነስን ነው መሄድ ያለብን ነው። ሌላኛው አበረሩ ላይዛሉ በበረር ምስሊሂ አው አክበረ ነው። አንድ በረር አንድ በረር አንድ ጉዳትን እናስወግድ ስንል አንድ ጉዳትን እናስወግድ ብለን ስንል በምትኩ የሱ አይነት ጉዳት ወይንም ከፍ የባሰ ጉዳት የሚከሰት ከሆነ እንተወዋለን ማለት ነው። ለጊዜው ዝም ብለን እንተወዋለን፣ ዝም ብለን እንተወዋለን ለጊዜው። ለምሳሌ ሰውየው ፊልም እያየ ነው። ሰውየው ፊልም እያየ ነው ቤት ቁጭ ብሎ ግን ፊልም የሚያይበትን ነገር ስንነጥቀው ፊልም የሚያይበትን ነገር ልጆች ናቸው ነገር ስንነጥቅ እዚህ እኮ ቁጭ ብዬ ፊልም እያየው ነው በአካል ሄጄ night club ማለት ነው ሴቶች እርቃናቸውን ሲደንሱ ሄጄ ለምን አላይም አለ ስለዚህ እዚህ ቦታ ላይ أمر عن المنكر ማለት በቃ ያለን እድል ይሄ ቢሆን ማለት ነው ከከለከለው ናይት ክለብ ሊሄድ ነው ካልከለከለው ቢሶሉ ፊልም ላይ ነው ምን እናደርግ ሁለቱም መፈዳ ነው ስለዚህ እዛማ በአካሉ የቀረበበት የሚቀርብበት ቦታ ስለሆነ ነገሮች እስኪመቻቸው ድረስ እንተዋለን በዚህ ነገር ላይ ማለት ነው ስለዚህ አንዳንድ ጊዜ ሙንከርን ያጠኑትና ሰዎች ነው ይህን እንዲህ ካደረግን ወደዛ ያመራል እንላለን ይህን እንዲህ ካደረግን ወደዛ ያመራል ለምሳሌ የኃይል እርምጃ ብንወስድ እንላለን። የኃይል እርምጃ ብንወስድ ይህ ነገር ሙንከር ነው። የኃይል እርምጃ ደግሞ ብንወስድ በአጸፋው ሌላ የከበደ ጣጣ ይመጣል። ስለዚህ እንታገሳለን፣ እንሸከመዋለን ብለን እናሳልፋለን። ኢስላም በቃ ሁሉን ነገር በሚዛን እንድንሰራ ነው። ሁሉ ነገር በሚዛን እንድንሰራው ያዘናል ማለት ነው። ስለዚህ በረር ካለ አበረሩ ላ ዩዛሉ አበረሩ ላ ዩዛሉ ቢበረሪ ምስሊሂ እሱን በመሰለ ነገር አይገፈተርም አው አክበረ ሚንሁ ማለት እሱን አስወግደን ሌላ ልንተካይሱ አይነት አይሆንም እንዴት ተበላችሁ ለምሳሌ አንድ ሰው ይውረድ ይውረድ ይውረድ ይውረድ ብለን አለ አንድ ሰው ይውረድ ከዛ በኋላ ማልሾም ሲባል ሸይጣን ለምን አይመጣም እንዴ ሸይጣን እንኳን በዛቱ ይምጣ ብቻ ይውረድ እንላለን እንዲህ አይባልም ማለት ስሜታዊነት ቦታ የለውም። ይውረድ ይውረድ ስንል ሚስተር ገሌ በሱ ፋንታ የሚመጣው ማን አለ? ለምሳሌ ሰላት የማይሰግድ ሰው ሰላት የማይሰግድ ሰው ሰላት ነው የማይሰግደው ይውረድ ካልን ዝህድ የተዘጋጀው ደግሞ ሰላትን የማይሰግድ ከማር ከሆነ ደግሞ ከምርም የሚደግም ከሆነ ይባሰ ማለት ነው። ስለዚህ እገሌንማ ይወድ ካላችሁ እገሌ ነው ያለው ከተባለ ዝም ብለው ይሉታል ማለት ነው። ባይቶይ አሁን ካለ ተጨባጭ ጋር አይደለም እያወራ ያለሁት ጀነራል የሆነ ነገር ነው። ጀነራል የሆነ ነገር ነው ያለሁት እና ልል የፈለኩት ምንድነው በሆነ አጋጣሚ የሰማሁትን ነገር ልንገራችሁ። ያው ምን አለ ይገርማል። አሁን እንደው ያላችሁት እናንተ የመስጊድ ኮሚቴ እንዴት እንዴት እንዴት ምርጥ ናችሁ አለ ክፍለ ሀገር ነው። እኛ እኮ በእኛ ጊዜ በእኛ ጊዜ እኮ የመስጊድ ኮሚቴ እንዴት መሰላችሁ አለ። እንዴት ነው ሲባል እኛ እንሰባሰባለን አለ። በመስጊዱ ጉዳይ እንሰባሰብና አዛን ካለ ከዛ በኋላ እስቲ በቃ ሄደን አንድ ሁለት ሁለት ቢራ ወስደን እንመለስ እንላለን አለ። አዛን ሰላት እስኪያልቅ ማለት ነው። እነማን ናቸው? የመስጊድ ኮሚቴ የሚሰባሰቡት እኮ ለመስጊድ ነው። የሚሰባሰቡት ለመስጊድ ለሙስሊም ጉዳይ ከዛ ላይ አዛን ሲል ሰላት ላለመስገድ ወጣ ብለን አንድ ሁለት ሁለት ቢራ ወስደን እንምጣ። እንግዲህ ስንት ጉድ አልፏል። አሁን እንዲህ ባለበት ሁኔታ ማለት ነው ነገሮች መለወጥ የማይችሉበት ሁኔታ ላይ እና የማይችሉበት ሁኔታ ላይ ስንገባ እንትን እንላለን موازنة ትሰራለን። ወዲያው calculation ነው የምንሰራው። ስለዚህ አንድ ضرر ሲወገድ የሱ አይነት ይመጣል ብለን ካሰብን ወይንም የከበደ ضرر ይመጣል ብለን ካሰብን የመጀመሪያውን እናቆየዋለን ማለት ነው። አቆየነው ማለት ግን ተቀበልነው ማለት አይደለም። ማቆየትና መቀበል ሁለቱ ይለያያሉ። ስለዚህ ቆይ እንላለን። ይሄ ኢስላም በموازنات ውስጥ የሚያስተምረን ነገር ነውና አበረሩ ላይዛሉ ቢበረር ምስሉ አው አክበረር ነው። እኔ ምሳሌ እዚህ ላይ ፕሮዲዩስ ማድረግ ትችላላችሁ እናንተ ቀጥሎ ያለው ይፍተመሉ በረሩል አድላ ሊደፍዕ በረሩል አዕላ ማለት ከባድ የሆነ ችግርን ለማስወገድ ትንሽ ችግር ሰፊ የሆነ ችግር መሸከም መቻል አለብን። ይህ ነው ይህተመሉ አበረሩል አድላ ሊደፍዕ አዕላ ይባላል። ይህ በፍቁል መዋዘናት ውስጥ ያለ ነው። አበረሩል አድላ ትንሽ የሆነ በረር ሊደፍዕ በረሪል አዕላ ከባድ የሆነ በረር ለመደፍጠር እንችለዋለን። ለምሳሌ ፋቲሃን ስንቀራ ፋቲሃን ስንቀራ ከነብዩ ሰለላሁ ዐለይሂ ወሰለም ሰሒህ በሆነ ሐዲስ የወረደው አብዛኛውን ጊዜ በስመላን አለመጥራታቸው ነው። አብዛኛውን ጊዜ በስመላን በውስጣቸው ይቀሩና አልহামዱሊላህ ረብል ዓለሚን የሚለውን ከፍ ያደርጋል አሁን ይህን ነገር መካለፍና በስመላን ሁል ጊዜ ጀህር ማድረግ ባይወደድልንም አይወደድም ይሄ አንዳንድ ገጠር ውስጥ ገብተን ማለት ነው ገጠር ውስጥ ገብተን ሰዎች ይህንን የማይረዱበት ቦታ ላይ ስንደርስ ፋቲሃን ዘህር አድርገን እንቀራለን። ዘህር አድርገን እንቀራለን። ወይንም ነብዩ ሰለላሁ ዐለይሂ ለምሳሌ ሁሌ ከሰላት በኋላ ዱዓ አላደረጉ ሁሌ ሲፈልጉ ብድግ ብለው ይሄዳሉ። ሲፈልጉ ማነው ከእናንተ መካከል ጥሩ ህልም ያለ ያየ ይላሉ። ሲፈልጉ በሰዎች መሀል ያስታርቃሉ። ሲፈልጉ ብቻ ዋጅብ አይደለም። አሁን ቢድአ የሆነ ነገር አለ ማለት መጥ የሆነ ነገር ግን ሰዎች አዳ አድርገው የያዙት ነገር አለ። ሽርክ አይደለም። ሰዎች እዛ አካባቢ ያሉት ግን ሽርክ እየሰሩ ነው። አሰግደን ከሰላታችን ካሰገድን በኋላ ዳዕዋ ልናደርግ ነው። ከዛ በኋላ እኛ እዛ ቦታ ላይ ቁኑት ወይ ዱዓ ስራን አበላሽን፣ ግን አጅር ስለዚህ ሽርክ ያልሆነ ነገር ሰፊ ሆነ ነገር አለ። ከፈጠራዎች መካከል እሱን መስራት አለብን። ለምን ህዝቡ ስለለመደ ህዝቡ ስለለመደ እሱን መስራት አለብን። አለበለዚያ ግን ይሄ ሰውዬ ከነገሉ ነው ልንባል ነው። ስለዚህ ምን እናደርጋለን? እነሱ የሚሰሩትን እንሰራና ከዛ በኋላ ገብተን እናስተምራቸዋለን። ስለዚህ ጆሯቸውን እንዳይዘጋብን ጆሮአቸውን ከዘጉ እነሱም ሽርክ ውስጥ ቆዩ ማለት ነው። ይሄ ከባድ የሆነ በረር ነው። እኛ መስራታችን ደግሞ አነስ ያለ በረር ነው። ስለዚህ ይህተመሉ በረሩን አድና አነስተኛው ጉዳት ሊደፍ በረር አላ ከባድ የሆነን ጉዳት ለመገፍተር ይሄ እንችለዋለን ማለት ነው። ስለዚህ እንዲህ ካደረጉኝ እንዲህ ነው፣ እንዲህ ካደረጉኝ እንዲህ ነው ይባላል። ምክንያቱም አንዳንድ ሰዎች ሪዝኒንጋቸው ጥሬ ነው። እንዴት ልበላቸው ሰውየው የሆነ ሰው ገጠር ሄዶ ጃሂል ነው ግን ትልቅ አሊም ሆኖ ተሾሟል። ከዛ አንድ አሊም በዛ አካባቢ ብቅ ሲል ያው ሰዎች አዩና እሱ ያሰገደን ተባለ። ይሄን ያ ድሮ ዝም ብሎ የመንደር ሸፍ የተሾመ እሱ ቅናት ይዞታል። ከብታት አንድ ቀን ጀናዛ ይመጣል። ጀናዛ ሲመጣ ያ ሸክ ተብዬው ያሰግድ የነበረው ለካ ሰላተል ጀናዛውንም እንደ ሌላኛው በሩኩዕና በሱጁድ ነው። ከዛ በኋላ ይሄ አሊሙ ሲመጣ ሰላተል ጀናዛ ታውቃላችሁ ቆሞ ተረፈው። ከዛም ጥሩ በራ ግን ይሄኛው አለ ለሟች ቤተሰብ ሄደና ለምን ስጁድ እንዳላደረገ ለምን ሩኩዕ እንዳላታጣለ የእናንተን ይህን የሞተውን ሰው ንቆ ነው ልቆት ነው ምህረት አይገባውም ብሎ ብሎ ይህን ሲያሳብቅ ተሰባሰቡና ቅጥቅጥ አድርገው አባረሩት ያንን ሰው። እንደዚህ ያለ ጥሬ እንዲህ ያሉ ጥሬ የሆኑ ሰዎች ዘንድ ስንቀርብ ስንቀርብ ማለት ነው ያኔ ምን እናደርጋለን? ሙዋዘና እንሰራለን ማለት ነው። ችግር ሲመጣ ነው ሁለት ችግሮች ውስጥ ስንገባ ነው ወይንም ሁለት መልካም ነገር ውስጥ ስንገባ ነው ሙዋዘናት የሚባለው። ግራና ቀኝ የምናመዛዘነው ነገር ከሌለ ሙዋዘናት አይባልም አስለን ማለት ነው እሺ የሚቀጥለው ነው يحتمل الضرر الخاص لدفع الضرر العام خاص ማለት በአንድ ግለሰብ ላይ የሚቀር ወይንም የተወሰኑ ፓርቲኩላር የሆነ ፓርቲ ብቻ የሚነካ ضرر لدفع الضرر العام ትልቅ የሆነ በረር ለመገፍጠር ይሄኛው ይቻላል። ለምሳሌ ኢባኡል ኢማም አህመድ አልቅራረ ቢኸልቅ ቁርአን ኢማሙ አህመድ ህዝብ ተሰብስቦ ማለት ነው በሺዎች የሚቆጠሩ ህዝብ ተሰብስቦ የእሳቸውን አንደበት እየተጠባበቀ ነበረ። ቁርአን መክሉቅ ነው አይደለም? በቃ ቁርአን ፍጡር ነው ወይስ አይደለም? ከዛ በኋላ ተቀጥቅጠው ተቀጥቅጠው ተቀጥቅጠው ማነው ወንድማችን ወክር አህመድ በዙሪያ ዙሪያ ያው የተናገረውን ክሊፕ ቪዲዮቻቸው ያዳመጣችሁ ይመስለኛል እና አላኩል ሐሊ ድብደባ ተስቶባቸው ኢማሙ አፍለውታል ያንን ሁሉ ማለት ነው ስለውታል ለምን እርሱ አዎ መክሉቅ ነው ብለው አምነው በህይወት ተርፈው እ ለምን እኛን አያስተምሩንም ለምን አይተርፉልንም ሲባል አ አ አ አአ አ አ ይህ ህዝብ በሙሉ የሚጠብቀው እኔን ነው ቁርአን መክሉቅ ነው ካልኩኝ መክሉቅ ነው ብሎ ይዞ ሊበር ነው ጃሂሌ ስለዚህ አይደለም ሐቂቃውን እኔ እንግደብኝ አላምንም ማለት ነው ይሄ ነው ስለዚህ ይቅርታ ይጠይቁ አይጠይቁ በዚህ ሚዛን መዝኑና እናንተ መልስ ስጡበት ማለት ነው ስለዚህ يحتمل الضرر الخاص في دفع الضرر العام ይባላል ስለዚህ ሰዎች ላይ የሚደርስ ضرر አለ ብዙዎች ላይ የሚደርስ ضرر አለ ስለዚህ ብዙዎች የሚበላሹበት ከሆነ ጥቂቶች መቻል አለባቸው ነው እና እንዲህ ያሉ መዋዘናቶች አሉ አላኩል ሐልም እስቲ እረፍት እንውሰድና እንመለስበታለን አመዛዝኑና እናንተ ምሳሌ ምሳሌ ለማቅረብ